السلام عليكم ورحمة الله وبركاته <clears throat> الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام من حديث 208 208 ላይ እንነሳለን إلى ما شاء الله من يقرأ المتن فليتفضل مشكورا بسم الله بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم <clears throat> وعن أنس رضي الله عنه قال قال رسول الله صلى الله عليه وسلم لا تقوم الساعة حتى يتباهى المساجد أخرجه الخمسة إلا الترمذي وصححه ابن خزيمة طيب <clears throat> وعن انس رضي الله عنه كانس ابن مالك سراون الله سبحانه وتعالى يولدلتنا تزغب انه قال ارسو عالم تورطال قال رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتنيا قالوا من قالوا لا تقوم الساعه قيام كان አትከሰትም አትቆምም ማለት ያው አትከሰትም አትገኝም አትሆንም ማለት ነው حتى يتباهى الناس بمعنى حتى يتفاخر الناس ሰዎች እስካልተፎካከሩ ድረስ ወይም ሳይፎካከሩ ቅያም ቀን አትከሰትም ማለት ነው በምን ፊል መሳጅድ በመስጂድ ዙሪያ በመስጂድ ጉዳይ ላይ ሰዎች ፉክክር ሳያሳዩ ቂያም ቀን አትከሰትም ሰዎች ፉክክር ካሳዩ በኋላ እንጂ ማለት ነው አخرجه الخمسه አምስቶች ዘግበውታል አቡ ዳውድ ትርሚዚ ነሳኢ ኢብኑ ማጀ ኢማሙ አህመድ ሙስሊም في مسنده ማለት ነው ኢላ ትርሚዚ ያለ ትርሚዚ ሲቀሩ አምስት ከሚለው አንዱ ትርሚዚ ነበሩና እሳቸው ሲቀሩ وصححه ابن خزيمه ابن خزيمه حديث ጥሩ ሲል አሞካሽቶታል ወይም አሳምሮታል ማለት ነው እንግዲህ ሱዩጢ አልጃሚዑ الصغير የሚባል ክታባቸው ላይ ዘግበውታል ሙናዊ የሚባለው ደራሲ አልተቃወመውም ብለዋል ቡሉጉል አማን የሚለው ላይ ደግሞ አራቱ ዘግበውታል በሚል አስቀምጦታል ቡኻሪ በታሊቅ ዘግቦታል ይላሉ እብኑ ኹዘይማ ግን ሰይ ብሎታል እብኑ ህባንም እንደዚሁ አቡ ዳውድም በአቡ ቂላባ በኩል ትክክለኛ በሆነ ዘገባ ዘግቦታል ነው ዙሮ ዙሮ ሐዲሱ ጥሩና ትክክል ነው ማለት ነው እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ከነብይነት ምናቸው አንዱ ወደፊት የሚከሰቱ ነገሮች ከመከሰታቸው በፊት መናገራቸውና የተናገቸው ነገር ሆኖ እየተገኙ መምጣቱ ራሱ አንዱ ነብይነታቸው የሚያረጋግጥ ነገር ነው ስለዚህ ቂያም ቀን አትከሰትም ወይ ማትቆምም ሰዎች ፊቢናኢል መሳጅድ በመስጂድ ግንባታ ላይ ፉክክር እስካላሳዩ ድረስ ነው የሚሉት የተባሃ የተፋኸሩነ بالبناء المزخرف አስውቦና አጊጦ አንቆጥቁጦ በመስራት ማለት ነው አንዱ ምን ይላል መስጂድ አህሰን ሚ መስጂድ ይላል ፎከክሩ ይሄ ነው ካንተ መስጊድ የኔ መስጊድ ይሻላል ከናንተ መስጊድ የኛ ካይ መስጊድ ይሻላል እያሉ መፎካከር በምን ዑሉወት በከፍታም ሆነ በጌጣጌጥም ሆነ በመንቆጥቆጥ የኔ ይበልጣል የኔ ይበልጣል ብለው እስከሚፎካከሩ ድረሳ በአለማችን ትልቁ ህንጻ እየተባለ እንደሚፎካከሩት አሁንም በአለማችን የቱ መስጊድ የበከለ መስጊድ እየተባለ ፉክክሩ ተይዟል ማለት ነው እንግዲህ ወደ ዱባይ ገባ ብላችሁ አይታችሁ ከሆነ በየጊዜው ከለሚባል መንግስት ሄደ እንዲህ ያለው መስጊጎበኛ እየተባለ ድረስ እስከመነገር ማለት ነው ዘክራፋው ልዩ በሆነ መልኩ እየተሰራ ማለት ነው ለጉብኝትም ዋና እየተደረገ ተጎብኝታም ሆኗል መስጊድ አሱ መሰረቱ ራሱ ሳይሆን ጀነት የሚያስገባው ውስጡ የሚከናወኑ ኢባዳዎች ነበሩ ለዚህም ነበረ አሐቡል ቢቃ ኢላላሂ አልመሳጅድ የተባለው ከቦታ በላጩ መስጊዶች ናቸው የመስጊድ ቦታ ናቸው ማለት ውስጣቸው ኢባዳ ስለሚደረግ እንጂ ግንባታቸው ጥሩ ስለሆነ አይደለም ለማንኛውም በመስጊድ መፎካከር በቃላት ሊሆን ይችላል ካንተ መስጊድ እኔ መስጊድ ይበልጣል እያሉ ማለት ነው ወይም በተግባር ሊሆን ይችላል ያው በውስጡ ከከሊያ ብልጭ መስራት አለብኝ ብሎ ይሰራል አንዱ ሌላው ደግሞ ይመጣና ከከሊያ ብልጭ መስራት አለብኝ በሚል ታሳቢነት ሰርቶት ይገኛል በተግባር ማለት ነው ይሄም ፉክክር ከሚለው ውስጥ ይገባል ነው መስጂድ ላይ የሚፈለገው ይላሉ ጥንካሬው ጠንከር ያለ ሆኖ በቃ ሰዎችን ከብርድ የሚከላከል ከሙቀት የሚከላከል መሆን ከጭቃ የሚከላከል መሆን ነው የሚፈለገው እንጂ ከዛ ያለፈ ድንበር ማለፍ አስፈላጊ አይደለም ይሄ የቂያም ቀን ምልክት ነው በመስጊድ ላይ የሚታዩ ፉክክሮች የቂያም ቀን ምልክት ነው التي لا تقوم الا على تغير احوال الناس የቂያም ቀን ደግሞ ሰዎች ባህሪ ሲቀያየር ነው የምትከሰተው ከዛ ከመቀየሩ አንዱ የመስጊድ ፉክክር ነው ማለት ነው ዲናቸው እምነታቸው ኢማናቸው እየቀነሰ እያሽቆለቆለ ሲመጣ ፉክክራቸው እያየለና እየበዛ ይመጣል ስራቸው ለአላህ ሳይሆን ለሰዎችም እየሆነ ይመጣል ለይልኝ ለይስሙልኝ ለፉክክር እየሆነ ይመጣል ያን ጊዜ ባህር ተቀየረ ባህሪያቸው ሲቀየር ቀን ቀን ትከሰታለች ማለት ነው አላየሃል መስጂድን ለፉክክር ማዋሉ የሚመሰገን ተግባር ሳይሆን ተቀባይነት የሌለው የተወገ መሆኑን ያሳያል ለምን لانه لم يعمل لله عز وجل ለአላህ ተብሎ የተሰራ ባለመሆኑ وجاء في الحديث القدسي من عمل عملا اشرك ما فيه غيري تركته وشركه ተብሏል ሙስሊም የዘገቡት ሐዲስ ነው ሐዲስ القدس من عمل عملا የሰራ ሰው ነው ያልኩ ወንድ ያላሉ ሴት ያላሉ አረብ ያላሉ አጅም ያላሉ ማንንም ይሁን ማን ማን የሚለው ለፍዘል العموم ከሚባሉት አንዷ ነች አመለን ተግባርን የሰራ በዛ በተግባሩ ላይ ደግሞ አሽረከማይ ከኔ ጋራ ፊህ ሌላን غيري ያጋራ ሰው አሉ አላህ አለ ብሎ የሚናገሩት እሱንም የሚያጋራውንም እተዋቸዋለሁ ብሏል አላህ Subhanahu Wa Ta'ala ትቻቸዋለሁ በቃ ተውኳቸው ስለዚህ ስራቸው ይበላሻል ማለት ዘንግዜ እንግዲህ ኢማን መልከሙ የኢማን ማሽቆልቆል ሰዎችን ወደ ዱንያ ብልጭልጭነት እንዲያመሩ ያደርጋቸዋል ይሄ ደግሞ ምን አማራት الساعه وعلاماتها ከቂያም ቀን ምልክቶች አንዱ ነው ስለዚህ ጮሌ የሆነ ሰው المرء الفاطن الكيس አላ ትረሁ هذه المظهر እንዲህ ያሉ የዱንያ ብልጭልጭ የማይቀይረው ሰው ከሆነ ነው ብሉህ ማለትና ጮሌ ማለት የተለያዩ ጌጣጌጦች የማይቀይሩት የማያታልሉት ምክንያቱም ፈይናዛ ኢላ ጠፊ ነች የሚጠቅመው ነገር አልባቂያቱ ሷሊሃት ነው መልካምና ቀጣይነት ያላቸው ቀሪ የሆኑ ስራዎች ናቸው ማለት ነው አንዳንድ ጊዜ ሙስሊም ዛሂሩ ሲታይ የሚሰራው ስራ ጥሩ ሆኖ ነገር ግን የሚሰራው ስራ ከአላህ ዘንድ ያልተወደደ የተወገዘ ሊሆን እንደሚችል ይሄ ሐዲስ ያመለክታል ማለት ነው ለምን ይሄው በመስጊድ መፎካከር መስጊዱ መስራት ጥሩ ነበረ ዛሂሩ ሲታይ ነገር ግን ውስጡ የታሰበው አላማው ሲታይ ፉክክር መሆኑ قل هل ننبئكم بالاخسرين اعمالا الذين ضل سعيهم في الحياه الدنيا وهم يحسبون انهم يحسنون صنعا እንዳለው في سوره الكهف ለምን አልነግራችሁም ስራቸውን ሰርተው ከስራ በኩል ከሳሪው ሰዎች ለምን አልነግራችሁም እነዚያ ናቸው በዚች ዓለም ላይ ስራቸው የተሳሳተባቸው የተበላሸባቸው እነሱ ግን ያሳመሩ መስሏቸው ጥሩ የሰሩ መስሏቸው ስራቸው መስመር የሳተባቸው ናቸው ይላል አላህ Subhanahu Ta'ala ሌላው ቂያም ቀን መምጣቷ የማይቀር ለመሆኑ እ ቂያም ቀን መምጣቷ የማይቀር መሆኑ ማዕሉሙ من الدين بالضروره ሰማይ ከላያችንን መኖሩን ሁላችንም እንደምናውቀው ቂያም ቀን እንደሚኖርም በገሃድ በግልጽ ከሚታወቀው አንዱ ነው ይለናል ቀጥሉ وعن أبي عباس عن أبي عباس رضي الله تعالى عنهما قال قال رسول الله صلى الله عليه وسلم ما أمرت بتشديد المساجد أخرجه أبو داود وصححه ابن حبان وعن ابن عباس أبو عباس هذا شو؟ ما جالش أبو عباس وعن ابن عباس كعبد بن عباس تذكب معناته رضي الله عنهما የልም ያባትንም ስራ አላህ ይወደድላቸውና እነሆ ቃል እርሳቸው አሉ ምን አሉ قال رسول الله صلى الله عليه وسلم يا الله ملكتኛ አሉ ما امرت አልታዘዝኩም بتشييد المساجد መስጂድን በጣም ከምንም በላይ አሳምሮና ለቃልቆ ወይም ደግሞ አንቆጥቁጦ በመስራት አልታዘዝኩም እንግዲህ አሁን ላይ ብላጥ የሚባለው ነገር ሩኻም የተለያዩ ነገሮች የሚሰሩ አሉ መስጊድ ላይ ጽሁፎች ሊሆኑ ይችላሉ የተለያዩ ወርቃማ ጌጣጌጦች ሊሆኑ ይችላሉ ብዙ የሚታዩ ነገሮች አሉ ሸሪዓ የማይደግፋቸው ማለት ነው የፎክክር ስራ ይሄን ላደርግ አልታዘዝኩም ሲሉ ነብዩ አለይሂ ሰላቱ ወሰለም ተናግረዋል ሐዲሱን አቡ ዳውድ ዘግቦታል ኢብኑ ሂባን ጥሩ ብሎታል ሐዲሱ ከጥሩነት የሚዘላ አይደለም ጥሩ ነው ነው ማ ኡሚርቱ بتشييد المساجد تشييد ማለት شاد البناء يشيده بمعنى طلاه ለቀለቀው ለማለት ይመጣል ነው በጀስ ምን ኖራ የምንለው ወይም ሩኻም ዲሃን የተለያዩ ቅባቶች መቀባት ማለት ነው ጣራውን ረዘም ከፍ አድርጎ የተለያዩ ጌጣጌጦችን መቀባት ተሽሂድ ይባላል ቢተሽሂድ መሳጅድ ማለት ምን ማለት ነው ማ ኡሚርቱ ሊኡዘኽሪፈ المساجد እንደማለት ነው መስጂድን ላንቆጠቁጥ አልታዘዝኩም ከማ ዘኽረፈት اليهود والنصارى ይሁዳዎችና ነሷራዎች ቤተክርስቲያናቸውን እንደሚያሽቆጠቁት በተለያየ ከለር ያን ላድርግ አልታዘዝኩም ብለዋል ነው ስለዚህ ይሄ አባስ ያው ሐዲስ አድርገው ነው ያመጡት እንግዲህ ቃል ረሱላህ ማ ኡምርቱ ቢተሽዚ መሳጅድ ብለው እና ኢብኑ አባስ ይሄን ራስ ፈስረውታል ይባላል ما امرت بتشديد المساجد ማለት لتزخرف كما زخرفت اليهود والنصارى معابدهم የሚል ቃል አብሮ ዘግበዋል ይላል ይሄን ካሉ ኢብኑ አባስ ዝም ብሎ ከራሳቸው የሚናገሩት ነገር አይደለም ከረሱል አለይሂ ሰላቱ ወሰለም የሰሙት ነገር ቢኖር ነው ተብሎ ሁክም الرف ይሰጠዋል ብለዋል አይሃል ظاهر الحديث የሚያሳየው መስጂድ ማንቆጥቆጥ ከይሁዳ ነሷራ የተወሰደ ተግባር እንደሆነ ነው በእነሱ መመሳሰል ደግሞ حرام ነው فمن تشبه بقوم فهو مثلهم ተብሏል መስጂድ ማንቆጥቆጥ ከሱና ሱና በል ሚነል ቢዳዒ ከቢዳዓ ነው ለምን እስራፍም ስላለበት ማለት አላስፈላጊ ወጭ ማውጣት ማለት ይሄ ደግሞ ሙሐረም ነው ሁለተኛ ሰዎችን ወደ አላህ ፊታቸውን አዙሮ ቀልባቸውን ከመሰብሰብ ይልቅ ያንን የተቆጠቆጠው ነገር በመጎብኘትና በመዳሰስ የሶላቱ ኹሹዓቸው ይጠፋል ማለት ነው ሩህ ሶላት ይጠፋል ማ ኡሚርቱ ማለት ይሄ የሚደገፍና ጥሩ ስራ አይደለም ለማለት ነው ለው ካነ ሐሰነን ጥሩ ስራ ቢሆን ኑሮ መስጊድን አሳምሮ መስራቱ ቁርባ ቢሆን ኑሮ ለአመረ الله تعالى به አላህ ያዝ ነበር እኔ ደግሞ አልታዘዝኩም አለ ነብዩ አለይሂ ሰላም አዛዡ መቼም አላህን ዝሮ ዝሮ ስለዚህ ፈልመሳጅድ እስላም በእስልምና ውስጥ መስጊድ ማለት ማአከነት من البرد والحر ከዝቃዜና ከሙቀት የተከላከለች ዝናብን ያቆመች ጭቃን የተከላከለች ነች የሚፈልገው ይሄ ነው ከዛ ያለፈው ቀልብን የሚያሻግል ጊዜ የሚያደርግ ገንዘብን የሚያወድምና የሚያጠፋ ነው የሚሆነው እንጂ ዋጋ የለውም ነው ካነ መስጂዱ ነብይ ሰለላሁ ዐለይሂ ወሰለም ቢለቢኒ የነብያችን መስጂድ በለቢን ነበር የተሰራው ይላል ለበን ብላሽ እንዳታነቡት ለቢን በባዋ በከስራ ከሆነች ጡብ ማለት ነው ጡብ ታቀላሽ ብሎኬት ነው ወሰቅፉሁ ቢልጀሪዲ ማለት ያው ድሮ በፊትም አለ ያው ብሎኬት እየተሻሻለ መጣ እንጂ አሁን በፊት ጭቃውን አርብሮ ብሎ ይጠብሱታል ከጠበሱ በኋላ ግግዲ ያድርጉት ነበረ እኛም የደረስንበት ብዙ አለ እንደዚህ ያለ ነገር እሱ ለቢን ይባላል ወሰቅፉሁ ጣራው ደግሞ ቢልጀሪድ ጀሪድ ተቀላች የተምር ዘለላ እሱ ነበር ከላይ የሚለበሰው እንደዳስ ማለት ነው ሱብሃንአላህ እንደገና ወሰቅፉ ጣራው ደግሞ ወጋግራው ከላይ ምንድነው ጣራ ላይ የሚተላለፈው ወጋግራው ሳጅ የሚባል ዛፍ አለ እንደ ባህር ዛፍ ነገር እሱ ነበረ ስለዚህ መስጊዱ ላይ የገባው ምንድነው ጥንካሬ የሚሰጥ ነገር እሱ ነው እንጂ ጌጣጌጥ ነገር አይደለም ማለት ነው እና ኢብኑ በጧል የተባሉት ዓሊም ሱናው መስጊድ ላይ በማሳመርና በማስዋብ ድንበር ማለፉ ሳይሆን ጥንካሬ የሚሰጠው ነገር እንትን ብሎ መስራት ብቻ ነው መስጊዱ እንዲያወርቅ ብቻ እንዲከላከል ማድረግ ብቻ የሚፈለገው ዑመር ኢብኑ ኸጣብ በሳቸው ጊዜ ብዙ ዓለም ብዙ አገሮች ተከፍተዋል እንደ ሻም ያሉ ሀገሮች የተከፈቱ ብዙ በዑመር ጊዜ ነው እና ኢራቅ እና ያ ሆኖ ይያልን ገቢ ገንዘብ ሁሉ አግንተው የነብዩን አለይሂ ሰላቱ ወሰለም መስጊድ የመዲናውን መስጊድ አፈርሰው ሰርተውታል ያን ጊዜ አልጨመሩበትም በነበረው ያደሱት ማለት ነው እንደዚሁም ዑስማን በመጡበት ሰዓት ዑስማን ስፋት ነው የጨመሩበት ይባላል ስፋት ጨምረውበታል ለምን ተጨምራለ ሲሏቸው አይ እንግዲህ ነብዩ አለይሂ ሰላቱ ወሰለም መስጂድ የገነባ ሰው ላይ ቤት ይገነባልታል ብለዋል ስለዚህ ሰፋ አርገ መስላቱ ደግሞ ሰፋ ያለ ቤት ሊያሰራልኝ ይችላል የሚል ነገርም ተናግረዋል ይባላል አላየሃል አሰፉት እንጂ የቀያየሩት ብዙ ነገር የለም ነው አሁን ላይ ግን ጣራው በራሱ በሪሞት የሚንቀሳቀስ የሚሄድ የሚመጣ ልዩ ሆኖ ተሰርቶ ያያችሁት ነው ወደፊት ደግሞ እንዴት እንደሚሰራ እናቀ ሱብሃንአላህ ቀጥሉ وعن انس رضي الله عنه قال قال رسول الله صلى الله عليه وسلم عرضت عرضت عليه أجور أمتي حتى القائد يخرجوها رجل من المساجد رواه أبو داود والترمذي واستغربه والصحح ابن خزيمة እሺ አሁንም ከአነስ ተዘገበ ያለን ነው አነስ ابن ማሊክ ነው رضي الله عنه من አለ قال رسول الله صلى الله عليه وسلم يا الله መልእክተኛ የሚቀጥለውን ተናገሩ ይለናል عرضت علي اجور امتي علي ያነች عرضت ተቀረበች ፊት ያመጡ አላህ አሳየኝ ማለት ነው እርዶት ማለት ቀረበችልኝ ፊት ተቀረጸች ልጅ እንደ ማለት ነው አለየ በኔ ላይ ኡጁሩ উመቲ ማለት ተዋቡ উመቲ উመቶች የሰሯቸው ስራዎች ውጤት አጅራቸው ፍለፊት የመጣልኝና ይሄ በዚህ ይሄ በዚህ አጅር የተገኘ ነው እየተባለ ማለት ነው በዝዝብ حتى القذات يخرجها الرجل ቀዛ ማለት ብናይ ነገር ቅጠል ሊሆን ይችላል ወረቀት ሊሆን ይችላል አንዳንድ ጊዜ ብን ብሎ መጥቶ የምንጠጣው ነገር ላይ የምንበላው ነገር ላይ የሚወርቅ ነገር ቀዛ ይባላል እሷ ኳ ሳትቀር መጣቻሉ እዛ ቦታ ላይ ተመዝግባ ተይዛ ምን ነሽ ይخرج الرجل ሰውየው የሚያወጣት ቆሻሻ መስጂድ መስጂድ ውስጥ አግንቷት መስጂድ ስንገባ አንዳንድ ሰው soft ነጥቆት እናገኛለን ከዛ የሚያነሱ ነገሮች ከኪስ የሚወጡ የሚራገፉ ነገሮች ይኖራሉ እነዚያን እንኳ ለመስጂዱ ክብር ሲል አውጥቶ ወስዶ ወደ ቆሻሻ የጨመረው ሰውዬ አጅሩ ተጽፎለት ያ የተጻፈለት አጅር ቀርቦ አይቻዋለሁ ነው ነብዩ عليه الصلاة والسلام ረዋሁ አቡድ አቡ ዳውድ ዘግቦታል ወትርሚዚዩ ትርሚዚም ዘግበውታል واستغربه واستغربه ማለት حادثو غريب ነው ብሎታል غريب ማለት አንድ ሰው የዘገበው حادث ሐዲሱን غريب ይባላል غريب መሆኑ ضعيفም ሰውም ሊያደርገው አይችልም ያው የዘጋቢዎቹ ማንነት ይወስነዋል ማለት ነው وصححه ابن خزيمه ابن خزيمه ግን ሷሂህ ብሎ አስቀምጦታል ነው عرضت علي عرض من باب ضرب يضرب عرض يعرض عرضت الشيء ይባላል بمعنى اظهرته وابرزته አንድን ስውር ነገር ይፋ አደባባይ ሲያወጣው አንድ ሰው ምን ይላል عرضت الشيء ይላል አንድ ነገር አቀረብኩት እዚህ ቦታ ይላል ማዓርድ ታቁ ከሆነ መኪና ምናምን የሚሸጥበት ውጭ የሚያስቀምጡበት ማዓርድ ይባላል ስለዚህ ዑሪዶ ተዓለይባ ተቀረበችልኝ ፊት ለፊት ይሄው ይሎ አሳዩኝ እንደማለት ነው ኡጁር የአጅር ጀምዕ ነው ለአንዱ አጅር እንላለን ለብዙ ሲሆን ኡጁር እንላለን በጥቅሉ አሰዋቡ አለል ሐሰናት በመልካም ስራ የሚገኘው ነገር ማለት ነው እሺ ኡመቲ ያሉ ዚጋ የኡመቶች ደመወዝ ወይም አጅር በእኔ ላይ ቀርቦ አየሁት ከዛ መሐከል ከመስጊድ የሚያወጡ አስቆሻሻኳ አጅር አልቀረችም እንደማለት ነው ኡመቲ ሲሉ ነብዩ አለይሂ ሰላም የነብያችን ኡመት ምን ስንት ነው ለሁለት ይከፈላል ኡመተል ኢጃባና ኡመተ ዳዕዋ ይባላል ሙስሊሞች የነብዩ አለይሂ ሰላቱ ሰላም ኡመተ ናቸው ኡመተ ሲጃባ ተዛዛቸው ተቀብለው የመጡ ማለት ነው ኡመተ ዳዕዋ ሲባል ግን ካፊር ሁሉ ይገባል ካፊሩ ክርስቲያን ሁሉ የነብያችን ኡመት ነው ግን ኡመተ ዳዕዋ ነው ወደ እስላም እንዲጠሩት ስብከት እንዲያደርጉት የተላኩበት ህዝብ ነው ማለት ነው ኡመተ ሲጃባ ማለት ግን ተዛዛቸውን ዳዕዋቸውን ተቀብሎ የመጣ ማለት ነው طيب ስለዚህ አለ ተሽመኩ ለመን ዱዓ ኢለ ዲን ኡመተ ዳዕዋ ኡመተ ኢጃባ ማለት ግን ሳቸውን ተከትለው የተጓዙት ማን ነው ቀዛ ቀዛት የሚለው ቀዛ ቢዝነ ፊ ሐሳ ወልቀዛቱ ማ يسقط في العين والشراب የሚጠጣ ነገር ላይ ምንጭ ላይ አይን ላይ የሚገባ ቆሻሻ ምን ይባላል ቀዛ ይባላል ከእንጨት የተፈረፈረ ምናምን የሚወርቀው ነገር ቀዛ ይባላል ማለት ነው በጥቅሉ እዚህ ላይ ምንድን የሚያሳየን فمن يعمل مثقال ذره خيرا يره يعمل مثقال ذره شرا يره የሚለውን የቁርአን መልእክት በግልጽ ያሳያል ምንም ተነስ ብናኝ ቀድርም ተሁን ከዛ የሚያነሰች የተሰራ የመልካም ስራ ውጤቷ ትመጣለች መጥፎም ነገር ከሰራ ሰውየው ምንም ትነስ ያቺው ትመጣለች ያያታል ያገኛታል እንደሚለው ማለት ነው መቼ ነው ለነብዩ አለይሂ ሰላቱ ወሰለም የኡመታቸው ስራ ቀርቦ ያዩት መቼ ነው ካላችሁ የውመል ለይተል ሚዕራጅ ሚዕራጅ ወደ ሰማይ ያረጉ ቀን ሶላትን ተቀብለው የመጡ ቀን ማለት ነው መስጂድን ማላቅና ማክበር ያው ቆሻሻን ከውስጡ በማውጣት የትልቅ የሚደገፍና በእስላም የሚደገፍ ተግባር ነው ተወዳጅ ነው ويستحب تنظيفها وتطيبها መስጂድን ማሳመር ማጽዳት ጥሩ ጠረን እንዲኖረው ማድረግ ጥሩ ነው ታዟል ማለት ነው ኡሚረ ረሱላህ ሰለላሁ ዐለይሂ ወሰለም ቢቢናይ ማነው አመረ ረሱላህ ቢቢናይ መሳጅድ ነብያችን መስጂድ እንዲገነባ አዘዋል ግንባታው እንዲጸዳና እንዲሻተትም አዘዋል ብሎ ተባለፈው وإذ قال إبراهيم ربي أرني كيف تحيي الموتى قال ولم تؤمن قال بلى ولكن ليطمئن قلبي سبحان الله እንግዲህ ለነብዩ አለይሂ ሰላቱ ወሰለም የሚዕራጅ ዘታ የኡመታቸው ተግባር ሁሉ በአጠቃላይ ቀርቦ ያዩበት ምክንያቱ ለምን ይመስላችኋል የኡመታቸውን ስራ አላህ የሚያሳያቸው ለምንድን ነው ሳቸው አሁን መልእክተኛ ሆኖ መጥተዋል فمن يعمل مثقال ذره خيرا يره ومن يعمل مثقال ذره شرا يره እያሉ ይሄን መልእክት እያስተላለፉ ነው ይሄን ደግሞ በተግባር ሲያሳያቸው አላህ የነበረው ኢማናቸው የበለጠ ይጨምራል ማለት ነው ነብዩላህ ኢብራሂም አላህ ገድሎ እንደገና ህይወት ሰጥቶ ሰውን እንደሚቀሰቅስ ያምናሉ እያመኑ እያለ ጌታ የሆይ አሉ ሙታንን እንዴት እንደምቀሰቅስ አሳየኝ አሳየኝ ባክ ፈልጋለሁ እንታሳየኝ በተግባር አላመንክም እንዲያላቸው አወለም تؤمن አላመንክም ልበል አለ በል አንዴታ እንዴታ አመኛለሁ ማመንማ ወላኪን ለጥመይነ ቀልቢ ቀልቤ ግን የበለጠ እንዲረጋጋና እንዳይዋል ልብ ይፈልገል እንጂ ማመንማ አመኝ ተቀብየም ለሰውም እያስተላለፍኩ ነው አሉ አላህ Subhanahu Wa Ta'ala ወፎች ወፍን አምጣና ወዲያራት በጣጥሳትና በየተራራው ስጋው ወርሮ ከዚያም ጥራቸው ያችን የገደካትን ወፍ ጥራት አራት ቦታ በትነውት ያውል ተሰብስቦ መጥቶ ወፍ ሆነች ማለት አሳያቸው በተግባር ኢማናቸው ጨመረ ማለት ነብዩ አለይሂ ሰላቱ ወሰለም ዳዕዋቸው ሲያከናውኑ ቁረይሾች ያለ የሌለ ምክንያት እየደረደሩ ይሄ እንዴት ሊሆን ይችላል ሊሆን የማይችል ነገር እያሉ ሲያስተባብሏቸው ይሄ ነገር እንዴት ነው ብለው እሳቸው ወዘን እንዳይሉ ናላሳይህ ተሐድሶ ያስፈልጋል ና አላህ ወደ ሰማይ ወስዶ ኸይሩንም ሸሩንም አሳያቸው ያን ጊዜ ኢማናቸው በጣም ጠነከረሃ እና ይሄ ለነብዩ አለይሂ ሰላም ትልቅ መንቀባ ታሪክ ነው የተሰራች ስራ መልካም ነገር የትም እንደማትወርቅ ተሰባስባ አላህ ዘንድ የምትመዘገብ መሆኗን ከማሳየቱ የተነሳ መስጊድ ላይ እንኳን የምትነሳ ጉዲፍ ትንሽ የቆሻሻ ነገር ይሄው አን ማሳይቶኛል ሲሉ ነብዩ አለይሂ ሰላቱ ግረዋል ነው ቀጥሉ 211 وعن أبي قتادة رضي الله عنه قال قال رسول الله صلى الله عليه وسلم إذا دخل أحدكم المسجد فلا يجلس حتى يسلم ركعتين متفق عليه جزاك الله خيرا وعن ابي قتاده كابو قتاده تزجب رضي الله عنه يتغنين سرا ስራ الله يولد له انه قال ارسو قال رسول الله صلى الله عليه وسلم يا الله ملكتኛ قال اذا دخل احدكم አንዳችሁ በሚገባ ጊዜ አሉ አሐር ነው ያሉት ወንድ አላሉ ሴት አላሉ ምን አላሉ ሁሉም የሚያጠቃልቃል ነው ነኪራ ነው አህዱኩም አንዳችሁ ከውስጣችሁ አንዳችሁ ማለት ነው አልመስጂድ መስጂድ ሲገባ ፈላ የጅልስ አይቀመጥ حتى يصلي ركعتين ሁለት ረካ ተህየተ መስጂድ ለመስጂዱ ሰላምታ የሚሆን ሁለት ረካ ሳይሰግድ እንዳይቀመጥ ብለዋል ለመስጂድ ከምንሰጠው ክብር አንዱ ውስጡ ገብተን መቀመጥ ዝም ብሎ አይቻልም ረካዓተን ሰግደን ቢሆን እንጂ ማለት ነው hatta ኢማሙ እየከጠበ ጁሙአ ቀን እንኳን ብናገኘው ሁለት ረካ ሳንሰግድ አንቀመጥም ነው ስለዚህ ማንኛውም ሰው መስጂድ በሚገባበት ሰዓት ሰላ يجلس فلا يجلس አይቀመጥ እስከመቼ حتى يصلي ركعتين ሁለት ረካዓ እስከሚሰግድ ድረስ አሉ ረካዓተይን ያው من اطلاق بعد واراده الكل ነው ሁለት ሩኩ ብቻ እንዳይመስላችሁ ጠቅላላ ረካዓ የሚባለው መቆሙ መቅራቱ ተክቢራ ያደረጉ ሩኩ ማረጉ መነሳቱ ሱጁድ ማድረጉ እሱ ሁሉ አካቶ ረካዓተይን የሚባለው طيب ከዚህ ሐዲስ የምንወስደው ቁም ነገር ቢኖር መስጊድ የገባ ሰው ሁለት ረካዓ ተህየተ መስጊድ ሳይሰግድ መቀመጥ የለበትም አሁን ዛሂር ሐዲሱ ሁለት ረካዓ መስገዱ ዋጅብ እንደሆነ ያመለክታል አነጋገሩ ሊነድብ ነው በግዴታ መልኩ ቢያስቀምጡትም ይወደዳል ማለት ነው እንጂ ሳይሰግድ ቢቀመጥ መቀጫ አለበት ማለት አይደለም طيب لقوله صلى الله عليه وسلم الذي يتخطى ركاب الناس اجلس فقد اذيت الله فقد اذيت ولم يأمر بالسرعه ايوه تحيه المسجد واجب አይደለም ካሉበት ማስረጃ አንድ የሆነ ሰው ከውጭ መጣና ሰውን እየተከተከ ዝም ብሎ ወደፊት ይሄዳል ወደፊት ይሄዳል እባክ ሰውዬ ሰው ረበሽክ ቁጭ በላሉት ስገድ አላሉት ያን ሰውዬ ሌላ ቦታ ግን ጁማ ሲገባ መቶ ቁጭ ሲል ሰግድ ያሉ እሱ ታሰገኩም ሲያቸው ቁምና ስገድ ረካተ ከፍተይ ብሎት ነበር ይሄ ትእዛዝ ግዴታ ነው እንዳንል ሌላ ቀን ደግሞ ሰው አትረብሽ በመንቀሳቀስ ቁጭ በል ብለው አስቀምጠውታል ያስቀመጡት ሳያሰግዱት ነው ስለዚህ ዋጅብ አለመሆን ከታያል አሉ ሌላው አምስት አርካን እስላምን ሲያስተምሩ አምስት አውቃት ሶላት መስገድ ብለው ያስተምሩ ሌላ ሳለብኝ ይብላቸው እንደውም የለብህም ኢላ አንተ ጠዋ ብለውታል ትርፍ ካልሆነ በቀር የለብህም ብለውታል በቃ አልጨምር ማልቀንስም ይችን ግን ወጣለሁ እያለ ሲሄድ ሰውየው አፍላሃ ኢንሰደቃሉ በቃሉ ከቆመ ነፃ ወጣ ከሳት ዳነ ብለው ነብዩ አለይሂ ሰላም ተናግረዋል ስለዚህ ተየተ መሲህ ዋጅብ ቢሆን ኑሮ የዛን ጊዜ አብረው ያስተምሩት ነበረ ዋጅብ አለመሆኑን በዚህም እንወስዳለን ይላል ማስረጃ ሌላው መስጂድ የገባ ሰው ሁለት ረካ ሳይሰግድ እንዳይቀመጥ የሚለው አባባል የገባበት ሰዓት ሶላት ከመስገድ የተከለከለም ቢሆን ይስገድ ማለትን ያመለክታል ሰዋውን ካን في وقت النهي አምላ የሚል ነገር ያሳያል ያው ኺላፉ ይመጣል ኺላፍ አለ በሚጠላ ሰዓት የገባ ሰው ይስገድ አይስገድ ሰፋ ለኺላፍ አለ እንደው ባልገባ ነው የምንለው እንጂ ከገባስ መስገድ ያለበት የሚሉ ብዙዎች ናቸው ሌላው ቀብላ አንየጅሊሳሉ ሳይቅ ወይም ማን ሳይቀመጥ ይስገድ ያሉ ከተቀመጠስ በኋላ ቢሆን ረሳና ቁጭ አለ ሰውየው ከዛ ሰገደም ትዝ ሲለው ብድግ ብሎ ቢሰግድ ይቻላል ብቻ እያስታወሰ አይቀመጥ ማለት እንጂ ከተቀመጠም በመቀመጡም አያመልጥም ተብሏል ሶላቱ ባይሆን እንዳያረዝም ነው ሚሰገደ ሁለት ረካ ነው ዋናው በጣም ደስ የሚለው ደግሞ ፈርድ ሶላት ተቆሙ ብናገኝ ቀጣ እንደገባ ረካ ፈንሷ ከሰገር ይሰግድልናል ተህየተ ውዱ ውዱ ያደረገ ሰው ለተረካ ይሰግዳል ሱና ነው እሱ ውዱ አደረገ መስጊድ ገባ ሰገደ ያቺ ሶላት ረካዓተይ ውዱም ትሆንልታለች ረካዓተይ መስጊድም ትሆንልታለች ማለት ነው ይግባባሉ ለምሳሌ ረካዓተይ ጧፍ ጧፍ ያደረገ ሰው ሁለት ረካ ይሰግዳል እሷንም ከሰገደ እንደዛው እንደሰገደ ይቆጠርለታል የሚለው እንደሚያስቀምጡት ሌላው በሚጠላ ሰዓት ሶላት የተከለከለው ትርፍ ሶላት ነው እንጂ እለታዊ መሰገድ ያለበት ሶላት ከሆነ ሰበብ ያለው ከሆነ ክልክል አይሆንም ተብሏል ቀጥሉ بسم الله باب صفة الصلاة عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال إذا قمت إلى الصلاة فأسبغ الوضوء ثم استقبل القبلة فكبر ثم اقرأ ما تيسر معك من القرآن ثم اركع حتى تطمئن راكعا ثم ارفع حتى تعتدل قائما ثم اسجد حتى تطمئن ساجدا ثم ارفع حتى تطمئن جالسا ثم اسجد حتى تطمئن ساجدا ثم افعل ذلك في صلاتك كلها أخرجه السبعة واللفظ للبخاري ولابن ماجه بإسناد مسلم حتى تطمئن قائما ومثله في حديث رفاعة بن رافع عند أحمد وابن حبان حتى تطمئن قائمة ولأحمد فأقم صلبك حتى ترجع العظام وللنسائي وأبي داود من حديث رفاعة بن رافع إنها لن تتم صلاة أحدكم حتى يسبغ الوضوع حتى يسبغ الوضوء كما امره الله تعالى ثم يكبر الله تعالى ويحمده ويثني عليه وفيها فان كان معك قران فاقرا والا فاحمد الله وكبره وهلله ولأبي داود ثم اقرأ بأم الكتاب وبما شاء الله ولابن حبان ثم بما شئت طيب እንግዲህ ብዙ ነገሮች እናነሳን የመስጊድን ጉዳይ ከሞላ ጎደል ወሳኝ ወሳኝ የሚባሉ ብያኖችን ሁኩሞችን አይተናል መስጂድን ካየን በኋላ ደግሞ አሰጋገድ እንዴት መሰገድ እንዳለበት ነው የሚነግረን ዛሬ ማለት ነው አሁን ላይ ባቡ ሲፈት ሶላህ የሶላት አሰጋገዱ ሁኔቱ ሃይአው አልሐስላ في الصلاه ሶላት እናደርገው የሚገባው ባህሪ ምን አይነት ሶላት ነው እንዴት ነው መሰገድ ያለበት ሶላት አርካን አሏት ዋጅባት አሏት ሱነኖች አሏት ሁሉም መገኘት አለባቸው ማለት ነው ተብሪአቱ ዚማ ሶላትን ሰግጃለሁ ማለት የምንችለው ግዴታን ስንወጣ አሳምረን ስንሰግዳት ነው ስለዚህ اذا ادها العبد بشروطها واركانها وواجباتها فقط ግዴታውን ተወጥቷል ተብሎ አላህ ዘንድ ተቀባይነት የሚኖረው ግዴታዋን መስፈርቷን አርካኖቿን ስናሟላ ብቻና ብቻ ነው እንግዲህ ሶላት من اعظم العبادات وسيله الى مرضاه الله عز وجل ወደ አላህ Subhanahu Wa Ta'ala ውደታ ከሚወስድ መንገድ የዒባዳ መንገድ ሶላት ነች አንድ ሰው ሶላቱን በአግባቡ ሰግዶ ሶላቱ ላይ ኹሹዕ አላህን መፍራት ለአላህ መተናነስ መረጋጋት ቀልቡን ሰብሰብ ማድረግ ካስገኘ የሚቀራው ዱዓ ምን ማለት እንደሆነ ሚቀራው የቁርአን አንቀጽ ምን ማለት እንደሆነ መልእክቱን እየተረዳው ከቀጠለ ዚክሩ ዱዓው ሁሉ ሲጨማመር ሶላቱ ያማረና የተስተካከለ ይሆናል ስለዚህ ሰውነትህ እምን ላይ እንዳለ ትንፋሽህ እንዴት የተነፈስክ እንዳለህ በደንብ አድርገህ አስተውለህ እስካላየህና እስካልተቆጣጠህ ድረስ ሶላትህ ሶላት ሊሆን አይችልም ይላሉ አላህ Subhanahu Wa Ta'ala በውስጣችን የምናስበውን የምናወራውን ሁሉ ይቆጣጠረናል ሶላት ገብተን ወደ ንግድ የምንሄድ ከሆነ ሶላት ገብተን ሚሽዋር የምንሄድ ከሆነ አላህ Subhanahu Wa Ta'ala ይቆጣጠረናል ምን አይነት ሶላት እንደሰገድን ያውቀዋል ስለዚህ ምን አይነት ሶላት መስገድ እንዳለብን ከዚህ ከሐዲስ ነው የምንወስደው አሁን እንግዲህ ቀጥታ ወደ ሐዲስ እንግባ አን አቢ ሁረይራ رضي الله عنه ከአቡ ሁረይራ ተዘገበ ስራው አላህ ይወደለህና ምን አሉ አቡ ሁረይራ ان النبي صلى الله عليه وسلم قال يا الله سبحانه وتعالى መልእክተኛ እንዲህ ብለዋል اذا قمت الى الصلاه ايها الرجل ايها السيل አንተ ጠያቂ ወይም አንተ ሶላት ለሰግድ ያሰብከው ሰውዬ ሆይ اذا قمت الى الصلاه ወደ ሶላት መቆም ስታስብ ቁምተ ባዝጋ አረት القيامه ነው ሶላት መግባት ስታስብ ከሶላት በፊት فاسبغ الوضوء ውዱህን አሟልተህ አሳምረህ አስተካክለህ ውዱ አድርግ እስባግ ውዱ እንግዲህ ሶስት ነው ትርጉሙ ባለፈው እንዳየነው ማዳረስ እስባግ ይባላል ሶስት ሶስቱን ማድረግ እስባግ ይባላል ወይም ደግሞ ቅዝቃዜ በምንፈራበት ሰዓት ውዶ ማድረጋችን እስባግ ይባላል ብለናል ውዶን አሳምረው ውዶ ካሉ በኋላ ثم استقبل القبلة ከዛ ወደ ቂብላህን ተቅጣጭ ከዛ በኋላ እጆችን በማንሳት ወደ ወደ ላይ ፈከብር አላሁ አክበር ብለህ ሱራ ግባ ከዛስ ምን እንደሚያደርገው ዱዓ ለስፍታህ ነው የሚቀረው ዱዓ ለስፍታህ ማለት የመክፈቻ ዱዓ ማለት ነው እንግዲህ ሱብሃንከ اللهم ሊሆን ይችላል የተለያዩ ዱዓዎች ሊቀራ ይችላል ከዚያ ቀጥሎ ثم اقرا ከዚያም ቅራሉ ማ ተየሰረ ማክ ካንተ ጋር የተቻለውን ነገር ያፈስከውን ማለት ነው ሚን القرآن ከቁርአን ያፈስከውን ቁርአን ቅራ ከዚያስ ثم اركع አጎንብሳሉ حتى تطمئن راكع አጎንብሰህ እስከምትረጋጋ ድረስ حتى تطمئن እስከምትረጋጋ راكعا ሩኩ ያደረክስ እኮን ثم ارفع كذا كركوع ተነሳ ወደ ላይ ቁም حتى تعتدل قائما ቀጥ ብለህ እስከምትቆም ድረስ ከዚያ ثم اسجد ከሩኩ ቆሞ ከተነስቶ ከቆመ በኋላ በግንባር ተደፋሉት በግንባር ተደፍተህ ደግሞ ቆይ حتى تطمئن ሲዳ ያደረከውና እስከምትረጋጋ ድረስ ثم ከመጀመሪያው ስጁድ ተነሳ حتى تطمئن جالسا ቁጭ ብለህ እስከምትስተካከል ድረስ በእነ ሰጅደተን በሁለት ስጁድ መካከል ማለት ነው ثم اسجد ከዛ ስጁድ አድርግ حتى تطمئن ساجدا አሁንም ስጁድ ያደረከውን እስከምትረጋጋ ድረስ አሁን አንድ ረካን አስተማሩ የአንድ ረካን ሶላት አሰጋገድ ያስተምረዋል ከዛ ምን አሉ ثم فعل ذلك ይሄን ያስተማርኩን ሁሉ ታግብረው ፈጽመው في صلاتك كلها ማት በእያንዳንዱ ረካ ላይ አሁን ያዘዝኩን ነገር ወይም ሁሉም ሶላት ላይ አሁን ያስተማርኩን አስተምሮት ተግብረው አሉት ይላል اخرجه السبعه كتب السته امام احمدን ጨምሮ ማለት ነው واللفظ للبخاري ቅንብሩ ግን የቡኻሪ ቅንብር ነው ይላል ነው ولابن ماجه ابن ماجه በዘገቡ ዘገባ በእስናዲ ሙስሊም የሙስሊምን ሰነድ በተከተለ እንግዲህ ይያራታቸው ሙስሊምን ቡኻሪ የራሳቸው የሆነ ሰነድ ያላቸው ሰነድ ማለት እከሌ ከከሌ ይዘወራኝ እከሌ ከሌ ይዞ እሱ ደግሞ ከከሌ ይዞ ያ ደግሞ ከዛ ይዞ ያ ደግሞ ከነብያችን ይዘወራኝ የሚል ሰነድ ሰንሰለት ይባላል ومثله يزو حديث አይነት አለ في حديث رفاعه ابن رافع رافع رفاعه ابن رافع የሚባለው ሰውዬ عند احمد امام احمد በሙስናቸው የገቡት وابن حبان ابن حبان ዘንድም የተዘገበ የሆነ ምን ይላል حتى تطمئن قائما ቁመ የተስተካከለ እስከምኮን ቁም ከሩኩ ተነሳ ብለውታል ነው እንደ ኢማሙ አህመድ ዘገባ ወሊ አህመድ فاقم ሱልበከ ሱልብ ማለት ጀርባችን ወገባችን ማለት ነው እሱን ቀጥ አድርገው فاقم ሱልበከ ጀርባህን አጥንትህን አቁሞ حتى ترجع العظام አጥንቶች ወደ መገጣጠሚያቸው ወደ ቡለና ቡለናቸው እስከሚገቡ ድረስ ለምሳሌ ስናጎነብስ ስንቆም የሚተላለፉ አካሎች አሉ ስናጎነብስ የሚደፉ ቀጥ ስንል ደግሞ መልሰው ወደ ቦታቸው የሚገቡ ብልቶች ይኖሩናል አጥንቶች ይኖሩናል እነሱ እስከሚመለሱ እስከሚመለሱ ድረስ ቀጥ በል ማለት ነው ወልነሳይ ወአቢ ዳውድ ነሳይና ኢብኑ ማን አቡ ዳውድ በዘገቡ ዘገባ ደግሞ من حديث رفاعه ابن رافع رفاعه ابن رافع ከተባለው ሰውዬ ማለት ነው انها ነገሯ ጉዳዋ እንደ ማለት ነው ለንተቲመ ሶላቱ አሐዲኩም ያንዳችሁ ሶላት የተሟላች አትሆንም hatta yusbigha alwudu'a ውዱውን አሳምሮ ውዱ እስካላደረገ ድረሳ ማሳመር ማዳረስ ሶሶሱን ማረግ كما امره الله تعالى الله እንዳዘዘው ስምር ሳይቀንስ ثم يكبر الله تعالى አላህን ከዛም ያለቀው ያክብረው ውዱ ካደረገ በኋላ አላሁ አክበር ወደ ሶላት ይግባ ማለት ነው ወይህመዱ ወይህመደሁ እስከሚያመሰግነው ወይስኒ عليه በሱ ላይ ውዳሴውን እስከሚያቀርብ ድረስ አላሁ አክበር ይበልና ይግባ ይላል وفي هذا حديث ላይ فإن كان معك قرآن قرآن ካለህ ማለት ከሐፈዝክ ማለት ነው فقرا قرا ሶላት ሰግዳለሁ ብለህ የምታስብ ሰውዬ ውዱህን አድርገህ ወደ ሶላት ስመጣ የሐፈዝከ ቁርአን ካለ ቁርአኑን ቅራ የሐፈዘ ቁርአን ከሌለው አዲስ ሰለምት ሊሆን ይችላል ምንም የሚያውቀው ነገር የለውም ወኢላ አለዚያ ምቀራው ቁርአን ከለለህ ካሁን ቀደም የሸመደከው ከለለህ ፈህመዲላህ አልহামዱሊላህ አልহামዱሊላህ አልহামዱሊላህ ብለህ ስገድ ወከብሩሁ አላሁ አክበር አላሁ አክበር ብለህ ስገድ ወሐልልሁ ላኢላሃ ኢላላህ በሚልም ስገድ እንግዲህ ቁርአን ያልቻለ ሰው ቁርአን እስከሚችል አላሁ አክበር አላሁ አክበር አልহামዱሊላህ አልহামዱሊላህ ይስገድ የምንለው ከዚህ ተነስተን ነው ولابي داود بابو داود ዘገባ ثم اقرا بيوم الكتاب وبما شاء الله እቺ በደንብ ያዟል ثم اقرا ما ከዛ ቅራሉ አላህ አክበር ዱዓ ሲፍታ ከቀራ በኋላ ثم اقرا ከዛ ማንበብ بيوم القران كتاب ፋቲሃን ቅራ ማለት ነው ከዛ ደግሞ وبما شاء الله አላህ ያሻለህና ያስቻለህንም ቅራ ጨምርበት ማለት ነው የቅድሙ የፈለከው እንደቻከውን ቅራ ነው በሚያሳየው የሐነፊዮች መዝሐብ ዋጅቡና ግዴታው ቅራአቱ አያትን ነው የሚሉት ነው ከቁርአን አንድ አንቀጽ ከቀራ ሶላቱ ይበቃል የሚሉት ነኢማሙ አህመድና ሌሎች ደግሞ የለም መቀራት አለበት ቅራቱ ደግሞ ፋቲሃ መኖር አለበት ፋቲሃን ከቀራ ሶላቱ ሶላት ይሆናል ሌላ ባይቀራም ፋቲሃን ካልቀራ ግን ሶላቱ ሶላት ሊሆን አይችልም ይላሉ ስለዚህ አቡ ዳውድ ዘገባውን ጥሩ ነች ከዛም የፈለከውን ወይም ደግሞ ሻውን ቅራ ማለት ፋቲሃን ቀርፈህ ፋቲሃ ጋር ግድታ ነው ከዛ በኋላ የምጨምረውን ከፈለክ ከቻክ ቅራ ማለት ካልቻልክ ፋቲሃን ከቀራህ በቂ ነው ማለት ነው እሺ እንግዲህ እዚህ ጋር ከዚህ ሐዲስ የምንወስደው ኢስባግ ማለት ነግራችኋለሁኝ አዳርሶ አሟልቶ መስገድ ነው የውዶ ቦታዎች ሙሉ በሙሉ ውሃ ማስነካት በተለይሞ ሶሶስ ማረጉ እሱ ነው ኡመል ኪታብ ማለት ፋቲሃ ነች ሌላው ያው የምናደርገው ነገር በዝርዝር ያሰጋገርን ሁኔታ ቁጭ ቁጭ ቁጭ አድርገዋል ሌላው እዚህ ጋር ዋና የምንወስደው ነገር ቢኖር ሩኩስ እናረግ ስናረግ እንደው ዝም ብሎ በቆሎ እንደምትለቅም ዶሮ ቅልጥፍ ቅልጥፍ ነው የሚነሰዎች አሉላ አጎንብስ እስከምትስተካከልና እስከምትረጋጋ ተነሳ ቀጥ ብለህ ደግሞ አሁን እስከምትረጋጋ ጥበል ነው እንጂ እንዲያጎነበሰ በዛ ወደ መሬት መሄድ አይቻልም ስጁድ <clears throat> ላይም እንደዛው አንዳንድ ሰዎች እኮ አንዱ ስጁድ ላይ ሁለት ስጁድ አገው ይነሳሉ በማከስ አይቀመጡ ማለት ነው እዛችሁ ትኩም ትኩም አድገው ደግሞ መልሰው ትኩም ትኩም እዛው ይሄ እንዲያ ሶላት የለም حتى تطمئن ነው ሩኩም ማድርገህ ሱጁድ ማድርገህ ከሱጁድ ተነስተህ ቁጭ ስትልም ከሩኩም ተነስተህ ስትቆም በደንብ ተረጋግተህ ስገድ እያሉ ነው ስለዚህ ጡማኒና ዋጅብ ነው የሚሉ ሰዎች ከዚህ ወስደው ነው ሐነፊዎች እዚህ ጋር በደንብ የምትዙት ሐናፊዮች ፈቅረኡ ማ ተየሰረ من القرآن ወይም منه ما ሚነ ቁርአን ነው ይሄ ነው ማስረጃቸው ግድ ፋቲሃ መሆን አይጠበቅበትም ይላሉ ጀምሁሩ ዑለማ ያለ ፋቲሃ ሶላት አይቻልም ይላሉ ባይሆን ለሐፈዛት ለሸመደዳት ማታችን ነው ያልሸመደደውስ ያው እንደ ሐርሰ እንዳየነው አልহামዱሊላህ አልহামዱሊላህ አላሁ አክበር አላሁ በማለት መስገድ እንደሚቻል ነው ማለት ነው ያው ረጅም ሐዲስ ስለሆነ እዚሁ እናቆሙ መሰለኝ እንዳይከብዳችሁ አይታችሁ የምታውቁት حياكم الله هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله